الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعاهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته አስበደቃት ስለ ሶደቃ አከፋፈልና አሰጣጥ አመዳደብ እንመለከታለን። ባቦ ቅስሚ ሰደቃት ሶደቃዎችን መተንተንና ማከፋፈል ለማን መሰጠት እንዳለበት የዘካ ሶደቃዎችን ይመስልና ሌሎችም ሶደቃዎችን የተመለከቱ وعن وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم ابا سعيد الخدري በዘገቡት ሐዲስ የአላህ መላእክተኛ እንዲህ ይላሉ ምን አሉ ላ ተሕሉ ሰደቃ ዘካ አይበቃም አይቻልም አሉ ሊገንይን ለሀብታም አይሰጥም አሉ ኢላ ሊኸምሳ ለአምስት ሰዎች ሲቀር ከሀብታም ውስጥ ለአምስት ሰዎች ብቻ ባይሆን ይሰጣል። ዘካ ዘካ ለሀብታም አይቻልም ማለት ላ ተሕሉ ሰደቀቱ ሊገኒይን ለሀብታሞች ንብረት ላላቸው ሰዎች ዘካ አይሰጥም ኢላ ለኸምሳ ለአምስት ሰዎች ይቀር ሀብታም ሆነው አምስት ሰዎች ባይሆን ይኖራቸዋል። አንደኛ ሊዓሚሊን አለይሃ በዘካ ላይ ለሚሰራ ሰው በዘካ ላይ ለሚሰራ ሰው አው አነሁ ጃቢን ወይ ሰብሳቢ ይሆናል አው ሐፊዝ ወይ ዘካውን ጠባቂ ይሆናል። አው ካቲብ ወይ ጸሐፊ ይሆናል። ወይም ደግሞ አከፋፋይም ሊሆን ይችላል። ሀብታም ቢሆንም ይሰጠዋል ከዘካው። ለምን ወጪ የሚሸፍንበትና የሚንቀሳቀስበት ለሱ ሽፋን ይሰጠዋል ማለት ነው። አሚል አለይሃ በዘካ ላይ ለሚሰራ አካል ማለት ነው። በእኛ ሀገር ላይ እንደዚህ አይነት ላይኖር ይችላል። ወላኪን ዘካ ሰብሳቢዎችና በዘካ ላይ የራሱ እንቅስቃሴ የሚያደርጉ ሰዎች አሉ። እነሱም ከዘካ ሊኖራቸው ይችላል ማለት ነው። ይሄ ግልጽ ነው። ሊዓሚሊን አለይሃ አው ረጁልን ወይ ሰው ሲቀር ሊዓሚሊን አለይሃ አው ረጁልን እሽተራሃ ቢማሊ ወይ በገንዘቡ የገዛ ሲቀር የዘካን ገንዘብ ድሃው የዘካ ገንዘብ ይዞ ገበያ ይወጣል። አንድ ሀብታም ያንን የዘካ እቃ ቢገዛው ችግር የለም ማለት ነው። ዘካ በሰዎች በአምስት ሰዎች እጅ መግባት ትችላለች። በሀብታሞች እጅ መግባት አትችልም። በአምስት ሰዎች እጅ ግን መግባት ትችላለች። አንደኛ በዘካ ላይ ለሚሰራ ሰው አው ረጁልን ይሰራሃ ወይ አንድ ሰው ከገዛ ሲማሊ በራሱ ንብረት ከገዛም ይችላል። በራሱ ንብረት ከገዛ የዘካን እቃ ማለት ነው። ለምሳሌ አንድ ሰው በግ ቢሰጠው ወይም ግመል ቢሰጠው አንድ ድሃ ያንን ይዞ ገበያ ቢወጣና ሀብታም ቢገዛው የዘካ ገንዘብ ነው፣ መግዛት አትችልም፣ አንተ እጅ መግባት አትችልም አይባልም። በራሱ ገንዘብ የገዛውን ማለት ነው። ሁለት ሶስተኛ አው ወይ እዳ የገባ ሰው እዳ የገባ ሁለት አይነት እዳ አገባብ አለ። ለኢስላህ ለኢስላህ በይንናስ አው በይነ ጣኢፈተይን አልሙተሐሪበተይን በሁለት ቡድኖች መካከል አስታርቆ እዳ ገብቶ ሊሆን ይችላል በገንዘብ አንድ ለሰው ብሎ እዳ የገባ ይሰጠዋል። ሀብታም ቢሆንም ከራሱ ወጪ አይሸፍንም። ሀብታም ነው ሰውዬ ሚሊዮነር ይሁን ይሰጠዋል። እዳ የገባው ለራሱ ጥቅም ሳይሆን ለሰዎች ጥቅም ስለሆነ እሱም ባለ እዳ ከሆነ አሁንም ከዘካ ለሱ እዳውን የሚሸፍንበት ይሰጠዋል ማለት ነው። በሁለት ቡድኖች መካከል የተፈጠረን ግጭት ለማብረድ የሆነ ወጪ ሊሸፍን ይችላል። አንድ አስታራቂ በዛ በሚያስታርቅበት ጊዜ ያወጣውን ገንዘብ ከዘካ ሽፋን ይሰጠዋል፣ ሀብታም ቢሆንም እንኳን አልገባችሁም? ወይ አንድ ሰው ጋሪም ባለ እዳ፣ ይሄ ደግሞ ለራሱ የገባም ሊሆን ይችላል። ድሃ ሆኖን ይመስል የሰው እዳ አለበት፣ ይህም ይሰጠዋል፣ እዳው የሚከፍልበት ማለት ነው። ሁለት አይነት እዳ አገባባል። ሀብታም ሆኖ እዳ የገባ ለሰዎች ለማስታረቅ ብሎ እዳ ከገባ ዘካ ይሰጠዋል። ዘካ ይሰጠዋል። ጋሪም ሁለት አይነት ጋሪም አለ። ጋሪም ማለት ባለ እዳ ማለት ነው። ወይ በራሱ ችግር እዳ የገባ ወይ ለሰዎች ብሎ እዳ የገባ ይህንኛው በድህነቱ ድህና ራሱ ፈቂርም ነው ድሃም ነው ምስኪን ነው ይሰጠዋል። ያንኛው ባለ ሀብት ቢሆንም ይሰጠዋል እዳውን የሚከፍልበት ማለት ነው። ስንት ቀረ? ስንት ማለት ሶስት አው ጋዚን ፊ ሰቢልላህ ወይም ደግሞ በአላህ መንገድ ላይ የዘመተ እሱም ይሰጠዋል ከዘካ ጋዚን ፊሰቢልላህ በአላህ መንገድ ላይ የዘመተ ሙጃሂድም እንደዚሁ ዘካ ይሰጠዋል። አልዑለማ አፍተው ዑለማዎች ፈትዋ ሰጥተዋል። በምን አለዚነ አለዚነ ቃሙ ቢደዕወት ልኢንሳን ሰዎችን ደዕዋ በማድረግና ዕልም በማስተማር ላይ ላሉ ሰዎችም ከዘካው እንደሚሰጣቸው ፈትዋ ተሰጥቷል። ሀዛሆ ፊሰቢልላህ እንደመሆን እንደሆነ ይቆጠራል ይላሉ ሙፍቲ ሙሐመድ እብኑ ኢብራሂም አልሼክ ሙፍቲ المملكة السعودية السابقة قبل ابن باز رحمهم الله አው ጋዚን ፊሰቢልላህ ወይ ፊሰቢልላህም የዘመተ ሰው እንደዚሁ ዘካ ይሰጠዋል። ፊሰቢልላህ የዘመተ ከኔ ጋር ነው ተመልከቱ፣ ከኔ ጋር አው ጋዚን ፊሰቢልላህ ወይ ፊሰቢልላህ የዘመተ ፊሰቢልላህ የሚዘምተው አካል ሀብታምም ቢሆንም እንኳ ጂሃዱ ቦታ ሂዶ እስከሚመለስ ድረስ ወጪው ይሸፈንለታል። ወጪው ይሸፈንለታል ማለት ነው። ትጥቁ ይሰጠዋል፣ ስንቅ ይሰጠዋል፣ ልብስ ይሟላለታል። ሁሉም ጋዚ ፊሰቢልላህ ይሰጠዋል። ሀብታም ቢሆንም እንኳን ለሀብታሞች ዘካ አይገባም። ለአምስት ሰዎች ሲቀር ብለን የተነሳ ነው። እነዚህን አምስቱን መቁጠር ነው። አንደኛ በዘካ ላይ ለሚሰራ ሰራተኛ ሁለተኛ በገንዘቡ የገዛ ሶስተኛ ባለ እዳ ለሰው ብሎ ዕዳ የገባ እሱም ሀብታም ቢሆን ይሰጠዋል። አውጋትን ፊሰቢልላህ ወይ በአላህ መንገድ ላይ የዘመተ እሱም ይሰጠዋል። ሀብታም ቢሆንም እንኳ ጅሃዱን በራሱ ወጪ ሸፍን አይባልም። ተገባን ዑለማዎችም በራሳችሁ ሱቅ ምናምን ነገር ላይባሉ ይችላሉ። ሽፋኑ ይሰጣቸዋል። ችግር የለም፣ ይበቃላቸዋል። አው ምስኪን ወይ ምስኪን ተፈደቀ ተፈደቀ አለይህ ሚንሃ ከዘካ ተሰጥቶት ፈአህዳ ቢሃ ስጦታ ከሰጣት ለገንይም ለሀብታም ከሰጠ ሀብታም እጅ መግባቱ ችግር የለም ማለት ነው። አው ምስኪን ወይ ምስኪን ተፈደቀ አለይህ ሚንሃ ተሰደቀ አለይህ ለሱ ሰደቃ ተሰጠው ዘካ ሚንሃ ከዘካ የተወሰነ ስጦታ ተሰጠውና ይህ ምስኪን ፈአህዳ ቢሃ ሀዲያ ሰጣት ያችን ለማን ለገንይም ለሀብታም ሀዲያ ስጦታ ቢሰጥ ችግር የለም። ሀብታም እጅ ይሄ ዘካ መግባት የለበትም አይባልም። ችግር የለም ማለት ነው። ይሄ ሐዲስን ሳቢትን አን በሪራ ከበሪራ ሌላ የተከሰተ ክስተት አለ። በሪራ ረዲየላሁ ተዓላ አንሃ ካነት ሐቂቀተን መውላ ለአኢሻ ነበረች እና ነብዩ አለይሂ ሰላቱ ወሰላም አንድ ቀን ከውጭ ወደ ቤት ሲገቡ አኢሻ ምግብ የለም እንዴ አሏት። ኧረ ምግብ የለም ማለት ብቻ በሪራ ያመጣችው ዘር አለ። በሪራ ለእንትን ስለሆነች ድሃ ምስኪን ስለሆነች ከሌላ የተቀበለችው ሶደቃ አለ። ያ ሶደቃ ብቻ ነው ያለው ያ ረሱላህ አለቻቸው። በድስት እየበሰለ ነው ያለው። እሱ ብቻ ነው ያለው የበሪራ ነው። የኩኑ ሊበሪራ ሰደቃ ወለና ሀዲያ ችግር የለም አምጪ እበላለሁ አሉ። ለበሪራ ሰደቃ ሆኖ ደርሷት ነበር። እኔ ጋር ሲመጣ ደግሞ ከበሪራ ሀዲያ ይሆናል። ችግር የለም አሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ታቢት ነው። አንደኛ አው ምስኪኑን ወይ ምስኪን ተሰደቀ አለይህ ሚንሃ ከዘካ ተሰጥቶት ፈአህዳ ሚንሃ ለገኒይን ለሀብታም ስጦታ ቢሰጣት ችግር የለም። እነዚህ አምስት አይነት ሰዎች ዘካ እጃቸው ቢገባ ችግር ሐራም ሰርተዋል ወይም ክልክል ነው አይባልም ማለት ነው። ግልጽ ነው፣ ገብታችኋል። እሺ ረዋሁ አሕመድ ወአቡ ዳውድ ወብኑ ማጀ እነዚህ ሁሉ ዘግቦታል። ወሰሐሁል ሐኪም ሐኪምም ዘግቦታል። ወኡዕለ ብልኢርሳል ሀዲሱ ባይሆን ሙርሰል ነው ብለዋል። ወላኪን ለሁ ሻሂዱን ዩቀዊ ሌላ ከሙርሰልነት ወደ መውሱልነት የሚያወጣ ብዙ ሐዲሶች አሉ ይላሉ። ከዚህ ከነዚህ ከአምስት ውስጥ ከአምስት ውስጥ ሶስቱ ኢነመ ሰደቃቱ ሊልፉቀራኢ ወልመሳኪን والعاملين عليها والمؤلفة قلوبهم وفي الرقاب والغارمين ይላል አይደል ቁርአን ስምንት አይነት ሰዎችን እነመ ሰደቃቱ በሚለው ሱረቱ ተባ ውስጥ ስምንት አይነት ሰዎችን ቆጥሯል። ከስምንቱ ውስጥ ሶስቱ አሉ። ሶስቱ ተጠቅሰዋል። ሁለቱ ውጭ ናቸው። ሶስቱ በቁርአን ውስጥ ከተጠቀሱት ዘካ ከሚገባቸው ሰዎች ወልዓሚሊን አለይሃ በዘካ ላይ ሰራተኞች ብሎ ቆጥሯል። ሌላ ወልጋሪሚነ ባለ እዳዎች ብሎ ቆጥሯል። ቁርአን ውስጥ አለ። አው ምን ወይ ደግሞ ፊሰቢልላህ የወጡ ብሎ ቆጥሯል። ቁርአን ውስጥ አሉ፣ ሶስቱ አሉ። ሁለት ትርፍ ናቸው ማለት ነው። ረጁሉን ይስተራ ቢማሊህ አንድ ሰው በገንዘቡ የዘካን ገንዘብ ቢገዛ ከደሃ ወይንም ደግሞ ደሃው ሰደቃው ተሰጥቶት ለሀብታም ስጦታ ቢሰጥ እነዚህ ሁለቱ ከውጭ ናቸው። ሶስቱ ግን እዛው ዘካ የሚገባቸው ውስጥ ይቆጠራሉ ማለት ነው። ማን ማን ናቸው እስኪ እናያቸው። አንደኛ ዘካ የሚሰጡ ስምንት ጎሳዎች ማን ማን ናቸው? ፈቂር፣ ፉቀራዎች፣ መሳኪኖች፣ አሚሊና አለይሃ በዘካ ላይ የሚሰሩ ሰዎች፣ ሰብሳቢዎችና ጸሐፊያን ምናምን ማለት ነው። ከመንግስት ተመድበው ከእስላማዊ መንግስት ተመድበው ዘካ የሚሰበስቡ እየዞሩ ማለት ነው። እኛ ጋር የለም። ቀጥታ ለምስኪኖች ነው የሚሰጠውና ነው። እሺ ወልዓሚሊን አለያ በዘካ ላይ የሚሰሩ ጋሪም ባለ ዕዳ ሰው ለማስታረቅ የሚሆን በራሱ የሚሆን ዕዳ የገባው ይሰጠዋል። ወፊር ሪቃብ ሪቃብ ደግሞ ራሱን ነፃ ለማውጣት አንድ ባሪያ ገንዘብ አምጣና ሀያ ሺህ ብር አምጣና ነፃ ለቃለሁ የተባለ ከዘካ ሽፋን ይሰጠዋል ለዚህ ባሪያ ማለት ነው። ይህን ያክል ሺህ ብር አምጣ ከተባለ አንድ ባሪያ ጌታው ይህንን ካለው አለቃው ማለት ነው ያንን ገንዘብ ሲፈልግ ከዘካ ይሰጠዋል። ሌላ ፊሰቢልላህ አሉ ምስኪኖች፣ መሳኪኖች ፊሰቢልላህ አሉ ሙካፊሮች ማለት ነው። ምንም የሌላቸው ሙካፊሮች ወልሙአለፈት ቁሉቡሁም የሆኑ ሙአለፋ ቁሉቡሁም ልባቸው ወደ ኢስላም የሚናፍቅ ገና እስላምን ላይቀበሉ ይችላሉ ነው የሚባለው። እስልምናቸው ራሱ ከተፈለገና ተስፋ ካለን በገንዘብ ልናባብላቸው እንችላለን። ያ ካልሆነ ደግሞ እስላም ውስጥ ገብተው ኢኮኖሚካል እንዳይወድቁና በሌሎች ኢአማንያን በሆኑ ሰዎች እጅ እንዳይገቡብን ኢኮኖሚካልን ጠግናቸዋለን። ወልሙአለፈ ቁሉብሁም ሌላ ፊሰቢልላህ ዘማች ፊሰቢልላህ ዘማች የዘመቱ ሰዎች እብን ሰቢል አላልኩም? እሺ እብን ሰቢል መንገደኛ ሙሳፊሮች ማለት ነው። ለነዚህ ለስምንቱ ዘካ ይገባቸዋል። እነዚህ ስምንቱ ከስምንቱ ውስጥ ሶስቱ አሉ እዚህ ሶስቱ እዚህ ተዘርዝረውልናል። ምስኪንና ፈቂር መካከል ያለው ልዩነት ምንድን ነው? ወደፊት ስለማይመጣ ብዬ ነው እ بين الفقير والمسكين فرق አለ፣ ልዩነት አላቸው። ፈቂር ማለት ከሚፈልገው ግማሽ percent በታች ያለው ማለት ነው። አስር ብር የሚፈልግ ከሆነ አምስት ብርና ከአምስት ብር በታች አራት ብር፣ ሶስት ብር እስከ አምስት ብር ድረስ ያለው ፈቂር ይባላል። ሚስኪን ማለት ደግሞ ከሚያስፈልገው ግማሽ percent በላይ ያለው ማለት ነው። ስድስት ብር ሰባት ብር ካለው አስር ብር ለሙሉ ሽፋን አስር ብር የሚያስፈልገው ከሆነ ስንት አለው? ሰባት ብር፣ ስምንት ብር፣ ዘጠኝ ብር ከአምስት ከግማሽ percent በላይ ካለው ሚስኪን ይባላል። የትኛው ነው በጣም ነጭ ዳ ራሱ ብዙ ሚሊዮንም ቢኖረው ከሚያስፈልገው ነገር ሊያንስበት ይችላል። ስለዚህ የኢትዮጵያ ሀብታሞች ለሰዑዶች ለጋ ተቀባይነት ሁሉንም ቢሆን አንጻራዊ ባላት ለማንኛውም ዋን ዑበይድ እብኒ ዋን ዑበይድላህ እብኒ ዓድይ እብኒ ልክያር የሚባለው ቁረሽዩን ነውፈልይ ነው። ቁረሻዊ ጎሳ ነው። ነውፈልይ ነው። ከቁረሽ ውስጥ አነስተኛው ሀረግ የዘር ሀረግ ነውፈል ነውፈልይ ነው። ይቃሉ ኢነሁ ውሊደ ፊ አህዲ ረሱሉላህ ሰለላሁ ዐለይሂ ወሰለም በነብዩ ዘመን ተወልዶ ولكن وعد في التابعين ከታቢዕዮች ጠበቃ ነው የሚቆጠረው። የተወለደው በነብዩ ዘመን ነው፣ ግን ከታቢዕዮች ቆጥረውታል። روى روى ذقبوان عن عمر وعثمان وغيرهما فعثمان ناس أن عمر بن الخطاب كان كل كللو كن ذقبوان لسو ويقال إن أباه قتل ببدر قاتلا بدر لا أباه قاتل هنون التقدر وكان هو مميزا في الفتح فهو صحابي كان من فقهاء قريش وعلمائهم أن عبيد الله بن عابد بن الخيار من يلنال أن رجلين كل التسوج حدثاه عند عند نجروتي نجرنا أنهما أن الزخولة صحابيوت ነግረውት ነው። ኦበይድላ እብኑ አብይ እብን ልክያር የሚባለው ነግረውት ነው። አነ ረጁለይ ሁለት ሰዎች ሐደታሁ ነገሩት፣ የሆነ ነገር ነገሩት። ምን እነሁማ እነዚህ ሁለት ሰዎች አታያ ረሱለላሂ ሰለላሁ ዐለይሂ ወሰለም አላህ መላክተኛ ዘንድ መጡና የስአላኒ ሊለምኗቸው ነብዩን መጡ ሚነ ሰደቃ ከዘካ ሊጠይቋቸው መጡ ያ ረሱላላ እርስዎ ዘንድ ብሉ ብዙ ዘካ ስላለ እስኪ ከዘካ ንብረት የተወሰነ ስጡን ሊሉ ሁለት ሰዎች መጥተው እነሱ ናቸው የነገሩት። ለማን ለዑበይድላህ እብኒ አድይ እብኒ ኺያር ማለት ነው። የሰአላኒ ነብዩ ሊጠይቁ መጡ። ሚን ሰደቃ ከዘካ ሊጠይቁ መጡ። ፈቀለበ ፊህማ ነብዩ አለይሂ ሰላቱ ወሰላም ፈቀለበ ፊህማ አልበሰር ከፍ ዝቅ አድርገው አገላጠው አዩአቸው ማለት ነው። ፈቀለበ አገላበጡት ፊማ በእነዚህ በሁለት ሰዎች ላይ ነብዩ አገላበጡ። አልበሰው አይናቸውን እያገላበጡ አያቸው ማለት ምን ማለት ነው? ከፍ ዝቅ አድርገው እንዳለ ሙሉ በሙሉ ሰውነታቸውን፣ አቋማቸውን፣ ጥንካሬያቸውን ምናምን ጉልበታቸው አዩአቸው። እያገላበጡ አያቸው ነብዩ አለይሂ ሰላቱ ወሰላም ራሳቸው ናቸው እንደዚህ አደረጉ ነብዩ ብለው የሚናገሩት ለዑበይድላህ የነገሩት እነሱ ናቸው። የሰአላን ነብዩ ሊጠይቁ መጡ ሊለምኑ ሚነ ሰደቃ ከዘካ ፈቀለበ ፊህም አልበሰር ነብዩ አይናቸውን እያገላበጡ አያቸው ሰዎች ፈረአሁማ ነብዩ አገኟቸው አያቸው ጀሌዳይኒ ሁለቱም ጠንካራ ጠንካራ ወጣቶች ናቸው ሲያዩአቸው ፈቃል እንደሃሉ ነብዩ አያቸውና ጉልበት አላቸው ገና ወጣት ናቸው ጀሌዳይን ማለት ጠንካራ አይቀውየይን ማለት ነው ጠንካራ መስራት የሚችሉ ሆነው አገኟቸው ፈቃል እንደሃሉ ነብዩ እንሸቱማ አተይቱኩማ ችግር የለም ከፈለጋችሁ ሰጣችኋለሁ እሺ ድሃንን ምንም የለንም መድረሻ የለንም ምናምን ነገር ካላችሁ ስራ ካጣችሁ ምን ከሆነ በቃ እኔ ያዩዋችሁ ጠንካራ ሆኖ ሆናችሁ ያገኘዋችሁ መስራት ትችሉ ነበር። ግን ካላችሁ እሺ ግን እንዳላችሁት ካልሆነ ውስጥ ላይ ስራ ማግኘት እየቻላችሁ መስራት እየቻላችሁ ከሆነ በልመና ላይ እየተሰማራችሁ ይቺ ዘካ ለእናንተ አትገባም። ለምን? ሀብታሞች ናችሁ። ሀብት ማለት ወለይ ከትረቱል አረብ የሸቀጥ ቁጥር ብዛት ብቻ ሳይሆን ቁዋም ካለ ኃይል ካለ አንድ ሰው መሸከም ከቻለ ደሃ አይደለም ሀብታም። ስለዚህ በጣም ልመናን ማበረታታት የለብንም የሚሉት ራሱ እስላም መጀመሪያ ይዋጋቸዋል። እንደዚህ አይነት እና በልመና ላይ የመጡ ሰዎችን እስላም ራሱ ይዋጋል። መጀመሪያ ምን ይላል? ጉልበት ካላችሁ ስሩ ነው የሚለው። ጉልበት እያላቸው ስራ ከሌለ ለምሳሌ ቤጧላ የበዛበት አካባቢ ስራ የበዛበት አካባቢ ላይ ከሆነ ግን ዘካ ይፈቀድላቸዋል ብለው ዑለማዎች ፈትዋ አድርገዋል። ምንም እንኳ ጉልበት ቢኖራቸው ስራ በሌለበት አካባቢ ስራ በበዛበት አካባቢ ፈራአሁማ ነብዩ አለይሂ ሰላቱ ወሰለም አገኟቸው። ጀሊደይን ሁለቱም ጠንካራ ሆነው አያቸው። ፈቃል ነብዩ እንዳሉ እንሸቱማ ከፈለጋችሁ ደስ ካላችሁ አጠይቱኩማ እሰጣችኋለሁ። ይሄ ማለት ነብዩ አለይሂ ሰላቱ ወሰለም በእነሱ ፍላጎት ተመርተው ይሰጣሉ ማለት አይደለም። እንሽቱማ ከፈለጋችሁ ደስ ካላችሁ እንደዚህ ጠንካራ ሆናችሁ የምትሉኝ ነገር እውነት ከሆነ እኔ እሺ ችግር የለም አጦይቱኩማ እሰጣችኋለሁ። በውስጣችሁ ግን ስራ ማግኘት እየቻላችሁ ሰንፋችሁ ሆን ብላችሁ ስራውን ትታችሁ ከሆነ በልመና ላይ እየተሰማራችሁ ሐላል አይሆንላችሁ አባባል ግልጽ ነው። ገብቷችኋል? እሺ ቶኩማ አጠይቶኩማ ሰጣችኋለሁ፣ ከፈለጋችሁ ሰጣችኋለሁ። ወላ ሐዘ ፊሃ ወላ ሐዘ ድርሻ ግን የለውም ፊሃ በዘካ ውስጥ ሊገኒይን ለሀብታም ድርሻ የለውም ማለት ተመልከቱ፣ ነብዩ እንዴት እንደገለጹ ወላ ሐዘ ፊሃ በዘካ ውስጥ ድርሻ የለውም ለማን ሊገኒይን ለሀብታም ነው ያሉት እነዚህ ሰዎች ብር እያላቸው ነው የለመኑት አይደለም፣ ጉልበታቸው ፈራአሁማ ጀሊደይን ነው ያለው። ጠንካራ ሆኖ ስላገኟቸው ነው እንደ ሀብታም የቆጠሯቸው ነብዩ አለይሂ ሰላቱ ወሰላም። ኢዘን ሀብታም ማለት እንደ እንደ እንደ በገንዘብም ሊሆን ይችላል ወይንም ደግሞ በጉልበትም ሊሆን ይችላል ሀብት የሚባለው ነገር ማለት ነው። ወላ ሐዘ ፊሃ ሊገኒይን ወላ ሊቀውይም ሙክተፊድ። ይሄ ደግሞ ሞር ይገልጻቸዋል እነሱ ወላ ሊቀውይን ለጠንካራም ድርሻ ያለው ሙክተፊድ መከሰብ ለሚችል ማለት ነው። አይቃዲርም አለል ከስብ ከስብ ለሚችልም ሰው የዘካ ድርሻ የለውም አሉ ነብዩ አለይሂ ሰላቱ ወሰላም ረዋሁ አህመዱ ወቀዋሁ አቡ ዳውድ ወነሳኢ ሐዲሱ በጣም ጠንካራ ነው ብለዋል ኢማሙ አህመድ ዘግበውታል ወአን ቁበይሳ እብኒ ሙኻሪቅ አልሂላሊ ከሚባለው የተዘገበ ነው አቡ በሽር ይባላል ቀቢሳ ቀቢሰተ እብኒ አልሙኻሪቅ ابن عبد الله ابن شداد العامري الهلالي صحابي سكن البصرة በአስራ ላይ የኖረ ሰሐቢይ ነው። ወፈዳ አለ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ጋር ልኡካን ሆኖ የመጣ ነው። ወረዋ አንሁ ለሁ ሲተቱ አሐዲስ ወሩዌ አንህ ከዚህ ሰው ከዚህ ሰሐቢይ ተዘግቦለታል። ስድስት ሐዲስ ብቻ ነው የተዘገበለት ይህ ሰሐቢይ ስድስት ዘገባዎች ብቻ ተዘግቦለታል። ሌላ የለም። ጠቢሰተ እብኒ ሙኻሪቅን ልሂላሊ رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ብለዋል ይለናል። ምን አሉ? إن المسألة ልመና ልመና لا تحل አትበቃም إلا لأحد ثلاثة ከሶስት ሰዎች ላንዱ እንጂ እነዚህ ሶስቱ በ exceptional የወጡ ናቸው። ከነዚህ ውጭ ልመና አይቻልም። إن المسألة ልመና لا تحل አትፈቀድም إلا لأحد ثلاثة ከሶስት አካላት ላንዱ እንጂ አንደኛ ረጁሉን ተሐመለ ሐማለተን ረጁሉን ሰው ነው አንደኛ የምትፈቀድለት ተሐመለ ሐማለተን እዳ የገባ ማለት ነው ተሐመለ ኃላፊነቱን የወሰደ ሐማለትን ለሆነ እዳ ኃላፊነት ዋስትናን የወሰደ አካል እሱ ልመና ይችላል። ሀብታም ቢሆን ሀብታም ቢሆን ተሐመለ ማለት ምን ማለት ነው? ኃላፊነትን የወሰደ ሐማለተን ማለት የሰውን እዳ ሁለት ሰዎች ተጣልተውበታል በእዳ ይህንኛው ካልሰጠኝ ይህንኛውን እገላለሁ አለ። በቃ ችግር የለም እኔ እሸፍናለሁ፣ ታረቁ፣ አላስታረቃችሁም። ስለዚህ ለዚህ ለሰውዬው ሀብታም ቢሆንም እንኳ ከራሱ ወጪ ይሸፍን አይባልም። ለምኖ እንደዚህ እዳ ገብቼ ነው ስጪ ቢል ቢለምን ፍቃድ ይሰጠዋል። ችግር የለም ሐራም አይሆንበትም። ሀብታም ቢሆንም እንኳን ማለት ነው። አልገባችሁም? ግልጽ ነው አይደል? ፈሐለት ለሁ መስአላ መለመን ይችላል። ሀታ ዩሲበሃ ሀታ ዩሲበሃ እስከሚያገኛት ድረስ የገባውን እዳ እስከሚያገኝ እሱን የሚሸፍንለት ثم يمسك ከዛ ሊቆጠር ሀታ ራሱ የሙስሊሞች የመስጊድ ኮሚቴ ካለ ይፈቅድለታል። ተናገር የገባህበትን እዳ ያክል ምናምን ግርማ ማህተም ከመጅልስ ምን የሚባል ነገር አለ? ሲመጡ አንዳንድ ምስኪኖች ሲናገሩ እኮ ምን ያሳያሉ? ለመስጊድ ምሳሌ ከገጠር አካባቢ የሚሰሩ መስጊዶች ማህተም ያላቸው ፍቃድ ያላቸው ምናምን ተብሎ እንትን ይላካል አይደል? የሆነ ካርቶን ምናምን ነገር ማለት ነው። እንደዚህ አይነት ነገር አለ። የግድ ፈቃደኝነት ከኋላ ያለ መኖር አለበት። እውነታቸው ነው። ይሄ ፍቃድ ህጋዊ መሆን እንዳለባቸው ነው። እውነት ነው። አለበለዚያ ሰው አያፍርም፣ ማፍረት አያውቅም ሰው ገንዘብ ካየ ምንም የሰው ፊት ይገርፈኛል ምናምን ትንሽ ካገኘ በልመነው አለቀ። አንድ ከስብ እንትን ራሱ system አድርጎ ይንቀሳቀስበታል። በጣም አደጋ ነው፣ በጣም አደጋ ነው። ሰነፍ ይሆናል የሰው ልጅ እንደዚህ ከለመደ። ምክንያቱም ሳይለፋ ላቡን ጠብ ሳያደርግ ድንገት አጋጣሚ ያገኘው ገንዘብ በጣም ይማርከዋል፣ ደስ ይለዋል። በዛው ነው የሚቀጥለው። ረጁልን ተሐመለ ሐማላ ተሐመለ ኃላፊነት የወሰደ ሐማለተን እዳን የተሸከመ ለሰው ዕዳ አስታርቆ የሚመስል ሰው የገባ ተሐለት ለሁ ትፈቀድለታለች። አልመስአላ መለመን ይፈቀድለታል። ሀታ ዩሲባሃ እስከሚያገኝ ድረስ ምኑን እስከሚያገኝ ዕዳ የገባበትን ያክል ብቻ መቶ ሺህ ከሆነ መቶ ሺህ እስከሚያገኝ ብቻ ከዛም በኋላ ثم يمسك ከዛም በኋላ ሊቆጠብ መቆጠብ አለበት። ከዛም በኋላ አንደኛው ሰው ይሄ ነው መለመን የሚፈቀድለት። ሁለተኛው ሰው ወረጁሉን ሰው ነው አሷበትሁ ያጋጠመችው ጃኢሃ ማለት አይ አፋት አፋት መጥፎ ነገር ያጋጠመው ጃኢሃ መጥፎ አፋት ነገር አጥፊ ነገር መጥቶ ኢጅታሐት አወደመችበት ማለሁ ገንዘቡን አወደመችበት እሳትን ይመስል ተቃጠለበት በረዶ መጣ አወደመባቸው አዝመራቸውን የገበሬዎችን ጎርፍ መጣ ወሰደባቸው ንብረታቸውን እነዚህ ተፈናቃዮች ናቸው መለመን ይፈቀድላቸዋል ማለት ነው መለመን ሐራም ሰሩ አይባልም አለበለዚያ በጣም ዘግናኝ ነው ልመና ሐራም ነው ወረጁሉን አሷበትሁ አንድ ሁለተኛው ሰው ሰው ነው አሷበትሁ ጃኢሃ ጃኢሃ ማለት ምንድን አልኳችሁ አውዳሚ ችግር ጥፋት ማለት ነው። ጥፋት ጥፋት አፋት ደረሰበት ኢጅታሃት አወደመች ማለሁ ንብረቱን አወደመችበት። ይሄን መለመን ይቻላል ይችላል ማለት ነው። ተሐለት ለሁ መስአላ ይሄን መለመን ይችላል ሐታ ዩሲበ እስከሚያገኝ ድረስ ቂዋመን መቋቋሚያ ምን አይትን ለኑሮው ለኑሮው መቋቋሚያ እስከሚያገኝ ድረስ ልመና ይፈቀድለታል። ሁለተኛው ሰው ይሄ ሁለተኛው ሰው ይሄ ነው። ተጓተነ። ሶስተኛው ወረጁሉን ሰው ነው። አሳደቱሁ ፋቃ አይሰጥር ድህነት ደርሶበት ፋቃ ማለት ድህነት ማለት ነው። ድህነት መጥቶበት ሀታ የቁመ ይህ ሰውዬ ራሱ ወረጁሉን አሳበተሁ ፋቃ ድህነት አጋጥሞት ሰውየው ሀታ የቁመ ሰላተቱን ዳይሬክት መጥቶ መጠየቅ ራሱ መለመን መስጊድም አይችልም። ተመልከቱ ሀታ የቁመ እስከሚቆም ድረስ ሰላሰቱን ምን ዘውል ሒጃ ሰላሰቱን ሶስት ምስክሮች ምን ዘወል ሒጃ ደውል አቅል ማለት ነው። አእምሮ ያላቸው ምስክርነታቸው ተቀባይነት ያላቸው ሶስት ሰዎች መጥተው ሚንቀውኒ ከራሱ አብረውት ከሚኖሩ ሰዎች ከመንገድ አይደለም የሚያመጣቸው አብረውት ከሚኖሩ ሰዎች ሶስት ሰዎች መጥተው ዘወል ሒጃ ምንድን ነው ያልኳቸው? ዘወል ሒጃ አቅል ያላቸው ማስር የሚችሉ መመስከር መጥፎና ጥሩ የሚለዩ ማለት ነው። ዘወል ሒጃ ሚን ከህዝቦቹ አብረውት ከሚኖሩ ሰዎች ለቀድ አሷበት ብለው ሊመሰክሩ ለቀድ አሷበት አዋጋጥሞታል ፉላንን አከሌ የሚባለውን አጋጥሞታል፣ ፋጣ ድህነት አጋጥሞታል ብለው ምስክርነት ከሰጡለት ፈሐለት ለሁል መስአላ ለዚህም ሰውዬ መለመን ይፈቀድለታል። ሐታ ዩሲበ ቂዋማ መቋቋሚያ እስከሚያገኝ ድረስ ምን አይሽን ለኑሮ መቋቋሚያ እስከሚያገኝ ድረስ ልመና ይፈቀድለታል። ከማሲዋሁነ ከነዚህ ከሶስቱ ሰዎች ውጭ ያለ ምን መስአላ ልመና ያ ቀቢሷ አንተ ቀቢሷ ሆይ አሉት ሰሐቢዩ እየነገሩት እኮ ነው ነብዩ አለይሂ ሰላቱ ወሰላም ፈማቲዋሁነ ከነዚህ ውጭ አለ ሚነል መስአላ ልመና የልመና አይነት ከነዚህ ውጭ አለ ያ ቀቢሶቱ አንተ ቀቢሷ ሱሕቱን ሱሕት በረካ ቢስ ነው አይ ሐራሙን ይሆናል ማሉን ሐራም እርም የሆነ ገንዘብ ነው የእኩልሁ ሳሒቡ ለማኝ የሚጠቀምበት የሚበላው የሆነ ሱሕታ በሐራምነት የሚበላው የሆነ የሐራም ገንዘብ ነው ሐራም ገንዘብ ነው ለማኝ እንዳትሆን ያ አደራ እያሉት ነው ታታሪ ሆኖ የሰው ልጅ እንዲሰራ ነው ነብዩ አለይሂ ሰላቱ ወሰላም ይሄን ምክር የሰጡት። ራሱ ጉልበተኞችን ገንዘብ መስጠት ወላሂ ሰዎችን ግፊት ማበረታታት እኮ ነው። ቀጥልበት፣ ጎበዝ ጎበዝ ጎበዝ ማለት ነው። ሊሳነል ሐሉ ማለት ነው። ኢልህዘቱ ሊሳነል መቃል ጎበዝ የሚል ነገር ባንደበት ባንናገርም ስጦታ እገዛ ነው። ቀጥልበት ማለት ነው። ከተቻለ በጣም ከጨነቀው ጠይቀ ነው መክረ ነው እንሰጠዋለን። መንከርም ማለት ነው ከተቻለ ማለት ነው። አለበለዚያ እዚህ በጣም ጉልበተኛ የሚገራርም ጉልበተኛ አለ። እዚህ ደግሞ አይነ ስውራኖች አሉ። ለአይነ ስውራን ነው መስጠት ያለብን። ይሄንኛው እንደምንም ብሎ ከየትም ፈልጎ ያገኛል። ወላኪን በጣም ችግረኛ ከሆኑ ደግሞ በአሁን ሰዓት ሶስት ሰዎች ምስክር አይገኝም። ምንድነው የሚያደርጉት? ምንድነው የሚያደርጉት? ማህተም ይጠቀማሉ። ስለ አጋጣሚ ሸፍነዋል። ልመና ይህን ያክል ይከብዳል። አያችሁ በጣም እንደሚዘገንን አይደል ያ ቀቢሰቱ ፈማ ሲዋሁነ ሚን አልመስአላ ያ አዩሃ ጡላብ ይሄ ሱሕቱን يأكله صاحبه سحتا رواه مسلم وأبو داود وابن خزيمة وابن حبان እነዚህ ሁሉ ዘግቦታል ሐዲስ وعن عبد المطلب ابن ربيعة የተለያየ ልመና ሲስተም ፈጥረው ይንቀሳቀሳሉ በከተማም በየትኛውም ቦታ ሁሉ በጣም ክልክል ዘግናኝ ነገር ነው وعن عبد الله وأنا عبد المطلب بن ربيعة بن الحارث رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملاكተኛ ብለዋል عبد المطلب بن ربيعة بن الحارث እኔ ابن عبد المطلب ابن حاتم القرشي سكن المدينة مدينة ላይ የኖረ ثم تحول الى دمشق ودمشق ደማስቆ يوانا ዋና ከተማ ናት سنة ቢሃ ሰና 62 ዓመተ ሂጅራ رضي الله تعالى عن ሰው ረዲየላሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋል አለ ምን አሉ እነ ሰደቀተ ዘካ ሰደቃ ላ ተንበጊ አትገባ ለአሊ ሙሐመድ ለሙሐመድ ቤተሰቦች አትገባ ኢነማ ሄ ሰደቃ ዘካ አውሳሁናት የሰዎች ቆሻሻ ናት ቆሻሻ ናት ወንጀላቸውን የሚታጠቡበት ቆሻሻ ነው ስለዚህ ለነብዩ ቤተሰቦች አይገባም ለየት ያለ ክብር አላቸው ለየት ያለ ክብር አላቸው በኑ ሐሽም በኑ አብድ በኑ ሙጠሊብ ማለት ነው بنو المطلب ما بنو هاشم سيتبقى سمي وفي رواية بل لا زكاة وإنها زكاة لا تحل لمحمد لمحمد عبد السلام للنبي عليه الصلاة والسلام ولا لآل محمد لمحمد بيت سبوش عبد الشكر لمحمد بيت سبوش حسن حسين إن فاطمة لجوت شاشو بالساقي هونو إنما إنما نقبل إن آل جعفر إيه، إن آل علي إن آل العباس إن آل الحارث النزي النزي بيت بن عبد المطلب እያልን ቆጥረናል። ሌላ ቦታ እነዚህ እነዚህ ዘሮች ሁሉ ይገባሉ ዙሪያውን ያሉት ማለት ነው። አይፈቀድም። ዘካ አይፈቀድላቸውም። ሆሙስ ነው የሚሰጡት። ግን ባዕዱል ዑለማ በአሁኑ ሰዓት ሆሙስ አንድ አምስተኛ የሚባል የከንትን የሚማረክ ስለሌለ ወይንም በጅሃድ ሲስተም ላይ የሚማረክ ንብረት ስለሌለ አንድ አምስተኛ ይሰጣቸው ነበር። አሁን ሰዓት ግን ስለሌለ ከዘካ ቢሰጣቸው መሸፈኛ የሚል ፈትዋ ሰጥተዋል ዑለማ። ወኢነሃ ላተሕሉ ለሙሐመድ ለሙሐመድ አትበቃ ወላ ለአሊ ሙሐመድ ለሙሐመድ ቤተሰቦች ነቢዩ አለይሂ ሰላቱ ወሰላም ሐሰን ቴምር ነገር ይዞ ሲጠባ አገኙት፣ አስጣሉት። ከፍን ከፍ ማለት ፈዘጀረው ቃልቃል ቆሻሻ ነው ቆሻሻ ነው አሉት። መሐመድና የመሐመድ ቤተሰቦች አይበቃላችሁም ይህንን ብለዋል ነቢዩ አለይሂ ሰላቱ ወሰላም አላቸው ፈዶላ ና አውሳኸ ናስ ነው አውሳከና ለሌሎች ቆሻሻ ነገር ለሌላ መስጠት ክልክል አይሆንም ወይ? እዛ ውስጥ መግባት የለብንም። ወሰኹ ላይ ላይ የለም። የነብዩ አለይሂ ሰላቱ ወሰላም ቤተሰቦች ደግሞ ክብር አላቸው። ነዓም የግድ ከኛ ጋር ይሆኑ አይባልም አይደል እንዴ? ክብር አላቸው። እነማ ዩሪዱ ላሁ ሊዩዝሂበ አንኩም ሪሰ አህለል በይት ويطهركم تطهيرا ደረጃ ሰጥቷቸዋል አላህ። ስለዚህ ዘካ ለነብዩና ለነብዩ ቤተሰቦች አይበቃም ማለት ነው። ወአን ጁበይር ብን ሙጥዒን ረዲየላሁ ተዓላ አንሁ አንድ የነብይነት መፈተኛቸው ነበር አይደል? ዘካተ ሰደቃ ራሱ ሰደቃ normal ሰደቃ ሰልማኑል ፋሪሲ ከአይሁዶች ሰምቷል። ሰደቃ ብለን ስጠውና ሰደቃውን ሰደቃ ብሎ ከተቀበለ ነብይ አይደለም። በዚህ ፈት ነው ተብሎ ሰልማን ቴምር ይዞ ሄደ። ሁለት ቀን ነው ቴምር ይዞ ሄደ። ቴምሩን ይዞ ሄደና መዲና አንተ እንግዳ ነህ አካባቢው ላይ ለአካባቢው እንግዳ ነህ ከመካ ስደት የመጣ ነህ። ስለዚህ አንተ ምስኪን ስለሆንክ ሶደቃ ብዬ ነው ያመጣሁልህ ተቀበለኝ አላቸው። ነብዩን አለይሂ ሰላቱ ወሰለም አነ ላ አኩሉ ሶደቃ ነብዩ ሶደቃን አልበላም ማለት ሀዲሂ ዋሂዳ አንድ ምልክት አገኘ። በማግስቱ ምን አድርጎ መጣ? ሌላ ተምር ይዞ መጣና هذه هدية لك ስጦታ ሀዲያ ብዬ ነው ያመጣሁልህ። አሁንም እንግዳ ስለሆንክ ለሀገር ተቀበሉት። ሀዲያ ይቀበላል፣ ሶደቃ ግን አይቀበልም ብለው አይሁዶች መጽሐፍ ላይ ስላለ ነገሮች ነበር። በዚች ምልክት ተጠቀመና የነብዩን አለይሂ ሰላቱ ወሰላም ነብይነት አረጋገጠ ከሌሎች ኢንፎርሜሽኖች ጋር ማለት ነው። وعن جبير بن مطعم رضي الله تعالى عنه قال مشيت ሄድኩኝ ይላል ጁበይር እብኑ ሙጥዒም ጁበይር እብኑ ሙጥዒም መሸይቱ ሄድኩኝ አነ እኔና ወዑስማን ብኑ አፋን ጓደኛዬ ዑስማን ብኑ አፋን ሁለታችን ሄድ ወዴት ኢለነቢ ሰለላሁ ዐለይሂ ወሰለም ለነብዩ ጋር ሄድንና ፈቁልና እንዲህ አልናቸው ያ ረሱላህ የአላህ መላእክተኛ ሆይ አልናቸው አዕጠይተ በኒል ሙጠሊብ ለበኒል ሙጠሊቦች ምን ሁሙሲ ኸይበር ከኸይበር ምርኮ አንድ አምስተኛ ሰጣቸው ወተረክተና እኛን ግን ተውከን እኛን ተውከን ወነህኑ በኑል ሙጠሊብ የሙጠሊብ ዘሮችና ወሁም ወነህኑ እኛና ወሁም እነሱ ቢመንዚለት ዋሂዳ ለአንተ በዘር ሐረግነት እኩል እና ለምን ትለየናለህ አለ ፈቃ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ እነማ በኑል ሙጠሊብ የሙጠሊብ ልጆችም አሉ ወበኑ ሐሽም በኑ ሐሽም ሸይ ዋሂድ አንድ አካል ናቸው አሉ ነብዩ አለይሂ ሰላቱ ወሰለም ታሪኩን ልንገራችሁና ይገባቸዋል። የነብዩ አራተኛ አያታቸው አልጀዱ ራቢዕ ለነብዩ አለይሂ ሰላቱ ወሰለም አብዱ መናፍ የሚባለው የነብዩ አራተኛ አያታቸው ነው። የአብዱ መናፍ ልጆች አራት ወንድ ልጆች አሉት። ነውፈል፣ አብዱ ሸምስ፣ ሙጠሊብና ሐሽም እነዚህ አራቱ አሉ። ማን አልኳችሁ? ነውፈል እየሰማችኝ አይደለም? ነውፈል አብዱሸምስ ሙጠሊብና ሐሽም የነብዩ ሐረግ በማን ላይ ነው ሄደው? በሐሽም ላይ ነው። በሙጠሊብ ላይ ደግሞ ሌሎች ሂደዋል። እነዚህ ሁለቱ አንድ ናቸው። ሙጠሊብና የሐሽምን ቦታ ሰጡ። ሁለቱን ወንድማማቾች ግን ተዋቸው። ማንና ማንን? ነውፈልንና አብዱሸምስን ዑስማን ብኑ አፋን የአብዱ ሸምስ ጎሳ በሱ ሀረግ የወረደ ነው። በአብዱ ሸምስ ጁበይል ብን ሙጥዒም ደግሞ በነውፈል የወረደ ነው ሀረጉ። ስለዚህ ለሙጠሊብ ልጆች ከሰጠ፣ ለሐሽም ልጆች ከሰጠ አንድ አምስተኛውን የኸይበርን ማለት ነው። የኸይበር ታውቃላችሁ? ኸይበር የኸይበርን ምርኮ ኸይበርን ከተቆጣጠሩ በኋላ ቴምሩንና ያለውን ምርት አካፍለው ነው። ለበኑ ሐሽም ለራሱ ቦታ እንደ አምስተኛ ተሰጣቸው። ለበኑ ሙጠሊብ ከሰጠ ለሁለቱ ወንድማማቾች ለምን አትሰጠንም? እኔ ኡስማን የአብዱ ሸምስ ጎሳ ነኝ። ለምን ለኔ አይሰጠኝም? ጁበይር ብኑ ሙጥዒም የነውፈል ነው። አራታችንም ከአራት አጎት ወንድማማቾች የተወለድን ለምን አትሰጠንም አሏቸው። ነብዩ عليه الصلاة والسلام አራት ወንድማማቾች እኩል ደረጃ ያላቸው ማና ማን ሞር ይተካፈላሉ? በኑል ሙጦሊቦች የሙጦሊብ ልጆችና የሐሽም ልጆች شيء واحد አንድ ናቸው። ለምን ነብዩ عليه الصلاة والسلام ነብይነታቸውንና ሪሳላውን ባወጁ ጊዜ ቁረይሾች ተሰብስበው አድማ አድርገው ነበር። በኑ ሐሽሞች ላይ ማዕቀብ ጥለዋል። እንደውም ደብዳቤ ተጽፏል። ታሪካዊ የሆነ ደብዳቤ ከበኑ ሐሽም ጎሳ እንዳታገቡ እንዳትድሯቸው፣ ከነሱ እንዳገዙ እንዳትሸጡላቸው፣ ቢሞቱ እንዳትቀብሯቸው፣ እኛም ዘንድ እንዳይመጡ አንቀባበርም ብለው ሂፋር አድርገዋቸው ከበዋቸው ማዕቀብ ጥለውባቸው ነበር። በእነማን ላይ? በበኑ ሐሽሞች ላይ። በኑ ሙጠሊቦች ተመልከቱ። በኑ ሐሽሞች ስንት ወንድማማቾች ነበሯቸው? በኑ ነውፈሎች አሉ። በኑ አብድ ሸምስ አሉ፣ በኑ ሙጠሊብ አሉ አይደል? የሶስቱ ጎሳ ከሶስቱ ጎሳ ወደ በኑ ሐሽም እነማን ወገኑ? በኑ ሙጠሊብ መጡ፣ ተካተቱ። ሙስሊሞች እኮ አይደሉም፣ እስላምን ገና አልተቀበሉም። ስለዚህ ነብዩ አለይሂ ሰላቱ ወሰለም ነህኑ ልሐሽምዩን ወበኑ ልሙጠሊብ እኛና የሙጠሊብ ልጆች ሸይኡ ዋሂድ ፊል ኢስላም ወቀብለል ኢስላም ከኢስላምም በፊት አንድ ነበር፣ ከኢስላምም በኋላ አንድ ነን እንቀራረባለን አሉ ነብዩ አለይሂ ሰላቱ ወሰለም። ለሁለቱ ለይቼ የምሰጣቸው ልጅ ነው አሉ ገብታችኋል? አላህ አለ። ገብታችኋል? እሺ እና ፈቁልና ያ ረሱላህ አላህ መልእክተኛ ሆይ አልናቸው አዕጠይተ በኒል ሙጠሊብ ለበኑ ሙጠሊቦች ሰጠ ሚን ኹሙሲ ኸይበር ከኸይበር ምርኩ አንድ አምስተኛ አካፈልካቸው ለነማን ለበኑ ሙጠሊቦች በኑ ሐሽምንም አይቃወሙም ለምን በኑ ሐሽም የነብዩ ዘር ነው የነብዩ ዘር አንድ አምስተኛ እንዳለው ግልጽ ነው ለበኑል ሙጠሊብ ከሰጠን እኛም ለእናንተ ለበኑ ሐሽሞች በወንድማማችነት በኑ ነውፈልም በኑ አብድ ሸምትም እኩል እንደ በኑ ሙጠሊቦች ነው አአ አሉ ነብዩ አለይሂ ሰላቱ ወሰለም እና ለበኑ ለበኑል ሙጠሊብ ሲ ኸይበር ሰጣቸው። ወተረክተና እኛን ግን የነሱ ወገኖች ተውከን ወነህኑ እኛም ሆን ወሁም እነሱ ቢመንዚለት ዋሂዳ በአንድ ደረጃንን ለማን ስንነጻጸር ለአንተ ለነብዩ ስነጻጸሩ አንድ እኮ ናቸው። በኑል ሙጠሊብም ያጎታቸው በኑ በኑ በኑ ነውፈልም አጎታቸው በኑ አብድ ሸምስም የዛው የነብዩ አጎት ልጆች ናቸው። ሁሉ ግን ሁለቱ ይለያያሉ። ነብዩ እንዳሉ ፈቃለ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ እነማ በኑል ሙጠሊብ በኑል ሙጠሊቦችና ወበኑ ሐሽም በኑ ሐሽምና በኑል ሙጠሊብ እኮ ሸይኡ ዋሂድ አንድ ናቸው። ፊል እስላም ወልጃሂልያ በጃሂልያም ጊዜ በአሁኑም ሰዓት ተመሳሳይነት ስላላቸው እነዚህ ሁለቱ ጋር አትወዳደሩም። ለእናንተ ለእነሱ የሚሰጠውን አይነት አልሰጥህም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ለአለሁ ሀዳ ዋድሕ ወጀሪ ገብታችኋል እ አዎ ዘካ ራሱ በሚመቀርቦች ሊወስዱ ይችላሉ። ሸኹ ራሱ እዚህ ላይ ያመጣው አንድ አምስተኛ ቢሰጣቸውም ለበኑል ሙጠሪቦች ዘካ ግን ሊቀበሉ ይችላሉ። አአ አይቀበሉም ብለዋል። አይቀበሉም ብለዋል ብዙ እንትኑ የኢማሙ ሻፍዒ ያለ ዘካ አይቀበሉም አሉ። ለበኑ ሙጠሊብ ለበኑ ሐሽም የነብዩ ጎሳ ስለሆኑ አይሰጣቸውም። ለበኑ ሙጠሊብ ደግሞ ናህኑ በኑ ሙጠሊብ ወበኑ ሐሽም ሸይኡ ዋሂድ ስለተባለ ዘካ አይሰጣቸውም። ኩሙስ ሚን ሚን ተሪቅ ሚን አልገኒማ ከገኒማ አንድ አምስተኛ ብቻ ነው የሚሰጣቸው ብለዋል ዑለማው። ጅምሁር አልዑለማ ግን ይሰጣቸዋል ማለት ኢማሙ ሻፊዒ ተቃውሟል። ገባችሁ? ለበኑ ሙጠሊቦች ነው ለበኑ ሐሽም እንደማይቻል እኮ ግልጽ ነው አይደል? ገባችሁ? ይሄ ነገር وعن رافع وعن ابي رافع رضي الله تعالى عنه ان النبي صلى الله عليه وسلم بعث رجلا النبي عليه الصلاه والسلام የሆነን ሰው ላኩት على الصدقه በዘካ ላይ የሆነን ሰው ላኩት وعن ابي رافع رضي الله تعالى عنه አባ ራፊዕ ነው ሐዲሱን የዘገበው رضي الله تعالى عنه ان النبي صلى الله عليه وسلم بعث رجلا ነብዩ عليه الصلاه والسلام አንድን ሰው ላኩ ራፊ የሚባለው መውላ ረሱላ ሰለላሁ ዐለይሂ ወሰለም የረሱል ዐለይሂ ሰላቱ ወሰላም አንዱ ባሪያቸው ነው። እንደ ቢላል ሲያገለግላቸው የነበረ ሌላ ባሪያቸው ነው። መውላ ማለት ነፃ ለቀውታል። ራፊዕን እስሙ ኢብራሂም የተለያየ እንትኖች አሉ፣ ስያሜዎች አሉ። اسمه أسلم أو هرمز أو ثابت أو إبراهيم አስለም ይባላል፣ ወይም ሁርሙዝ ይባላል፣ ሳቢት ይባላል፣ ኢብራሂም ይባላል። ከነዚህ አንዱ ነው ስሙ ግን ወቂለ ወቂለ ወቂለ ነው የሚታወቀው በቅጽል ስሙ አባራፊ በሚባለው ስለሆነ ነው። كان قبطيا ግብፃዊ ነው። قبطيا ማለት አይ ግብፅየን ማለት ነው። ቅጥ የሚለውን ጎሳ ነው ግብፅ የሚሉት ግ ገብለ የጀመሩት ቃፉን ነው። የዘር ሀረግ ነው። አንድ የዘር ሀረግ አሁን ግብጾች አብዛኛው ከዘጠና ምናምን ፐርሰንት በላይ አረብ ነው። በአረብ ተጠለቅልቀዋል። ግጥ የሚባሉ ቅጥያዎች አሉ። መጀመሪያ እስከንደሪያ ሲኖሩ የነበሩ ማለት ነው። ይህም እስከንደራዊ ነው። ወካነ ሌላ አባስ የአባስ ነበር መጀመሪያ የአባስ የነብዩ ያጎታቸው ባሪያ ነበር። ፈዋሃበሁ ለነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ሰጣቸው። በል ይህን ባሪያ ሰጥቻለሁ አላቸው። አባራፊያን አስለመ ቀብለ በድሪን ከበድር በፊት ነው እስላምን የተቀበለው። ወለም የሸሃደሃ ግን አልተሳተፈም በድር ላይ ወሸሂደ ኡሁደን ኡሁድ ላይ ተሳትፏል። ወማ በዕድሃ ከኡሁድ በኋላ ያሉትም ላይ ተሳትፏል። ወለማ አስለመ አልአባስ አባስ እስላምን ሲቀበል በሸረ አቡ ራፊዕን ነቢይ ሰለላሁ ዐለይሂ ወሰለም ያ ረሱላህ አላቸው። መጣና አባስ እኮ እስላምን ተቀበል አላቸው። አዕተቅቱክ ነጻ ለቅቄያለሁ አሉት በደስታ በቃ ነጻ አውጥቼሃለሁ አሉት። ምን ስለነገራቸው የሚገመድ ስርዓት ለነብዩ አጎታቸው እስልምና ሲነግራቸው ነው። አባስ እኮ ሰለመ አላቸው። በሸረ አቡ ራፊዕን ነቢይ ሰለላሁ ዐለይሂ ወሰለም አበሰራቸው በእስላም ፈአዕተቀሁ ነብዩም ነጻ ለቀቁት። ማተ ፊ አወለ ሰላሰቲ አሊ በአሊ የሰላሳ መጀመሪያ አካባቢ ላይ ነው የሞተው። በሰላሳ ስድስተኛ ዓመተ ሂጅራ መዲና ውስጥ ነው የሞተው። አባ ራፊዕ ረዲየላሁ ተዓላ አንነ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ በአተ ረጁለን አንድን ሰው ላኩት። አለ ሰደቃ በሶደቃ ላይ ላኩት ዘካተብ ሰብስብ ብለው የሆነን ሰው ላኩት ይለናል። ሚን በኒ መኽዙም ከበኑ መኽዙም የሆነ ሂድና ዘካተብ ሰብስብልኝ አሉት። ዘካተብ ሰብስብ ሲሉት ያ ሰው እንደሃለኝ ይላል። ለአቢ ራፊዕ ለአቡ ምን አለ? እስሐብኒ እስኪ ጓደኛ ሆነኝ እንሄድ ዘካን ሰብስብ አለኝ። ፈኢነከ አንተ ቱሲቡ ሚንሃ ከዘካ ታገኛለህ። ለምን ክፍያ የለፋህበትን ማለት ነው ታገኛለህ፣ ትደርሳለህ፣ ይሰጥሃል። ና እስኪ ተከተለኝ አብረን እንሂድ ፈኢነከ ቱሲቡ ሚንሃ ከዘካ ታገኛለህ አለ። فقال لا አአ አልሄድም አልከተልህም አልኩት አለ። حتى آتي النبي صلى الله عليه وسلم ነብዩ ጋር መጥቼ ፈአት አለ ከመጠየቄ በፊት አልከተልህም። فأتاه ነብዩ ጋር መጣና فسأله ነብዩን ጠየቃቸው ይላል። فسألت አለ ማለት ከአቡራሲ የተያዘ ነው ብለን ራሱን ምን እያደረገ ነው የተናገረው? እንደ third person አድርጎ እኮ ነው መጣሁና ጠየቅኳቸው አይደለም አለ። አቡራሲ እኮ ነው ፈሰአለሁ ነብዩ መጣና ጠየቀ። ፈአታ መጣ ፈሰአለሁ ፈቃል ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ። መውለል ቀውም የሰዎች እኮ መውላ ወይንም ሰዎች ነፃ የለቀቁት ምን አንፉሲም ከነሱ ይመደባል አሉ። ወኢና እኛ በኑ ሐሽሞችና በኑ ለመጠልብ ደግሞ ላተህል በኑ ሐሽሞች ላተህሉ ለነ ሰደቃ ዘካ ለኛ አይፈቀድልንም። አንተም ዘካ አይደርስም። ምን ስለሆንክ መውለል ቀውሚ ምን አንፉሲህም የሰዎች ነፃ የለቀቁት የሰዎች ጥገኛ ከነማን ይመደባል? ከሰዎቹ ይመደባል። እኛ ኃላፊዎች፣ አለቆች ዘካ እንበላም ማለት አንተም የኛ ቤተሰብ እንደኛው ቤተሰብ ስለምትቆጠር ዘካ አትበላም ማለት አልወላኡ ሉህመቱን ከሉሕመቲን ነሰብ የሚል ሌላ ሐዲስ አለ። መውላነት ወይንም ወላ የሚባለው ነፃ ማውጣት አንድ ሰው ባሪያ አንድን ባሪያ ነፃ አውጥቻለሁ ማለት ልክ እንደ ዘር ሐረግ ስጋ ናት ብለዋል ነብዩ አለይሂ ሰላቱ ወሰለም። ያስተሳስራል ሰው ይወራረሳሉ። ለዚህ ሌላ የሚወርሰው ዘመድ ከሌለው ነፃ የለቀቀው አካል ይወርሰዋል። እስከዚህ ድረስ ሄዷል ማለት ነው። ፈኢነከ ተሲቡ ሚንሃ ይደርስሃል፣ ድርሻ ታገኛለህ አለ። ያው አባብሎ ይዞት ሊሄድ ነው። ፈቃለ ላ ላ ላ አለሱ አባራፊ ምራቱ ነቅቷል። ቆይ ጠይቅ ያለ ላ ሐታ አቴ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጥቼ ፈአስአለ ከመጠየቄ በፊት ፈአታሁ አይ ፈአቴቱ ነብዩ ጋር መጣሁና ፈሰአለ ነብዩ መጣና ጠይቃቸው አቡራፊ ፈቃል እንዳሉት ነብዩ አለይሂ ሰላቱ ወሰለም እንዳትሄድ እና እንዳት እንትን እንዳትል ከዘካዋ እንዳትቀበል መውለል ቀውሚ የሰዎች ነፃ ያወጡት ሰው ምን አንፉሲህም ከራሳቸው ይሆናል። የሰዎች ጥገኛ ከሰዎቹ ከራሳቸው ይመደባል በደረጃ ማለት ነው። በደረጃ ለእኛ ዘካ እንደማይበቃ ሁሉ ወኢና እኛ ደግሞ አሉ ለአቡ ነው እኛ ማናቸው እኛ የሚሉት ነብዩ አለይሂ ሰላቱ ወሰለም ላ ተሕሉ ለነ ሰደቃ ዘካ ለኛ ስለማይበቃ አንተ ደግሞ እኛ ነፃ ያወጣን ስለሆን ዘካ መቀበል አይፈቀድልህም ማለት رواه احمد وثلاثه ابن خزيمه بن حبان وعن سالم بن عبد الله بن عمر عن أبي ان رسول الله صلى الله عليه وسلم قال نبي عليه الصلاه والسلام نبر كان يعطي عمر عمر اللي يسطوت نبر العطاء سطوتا يسطوت نبر فتنكم بايكم أن رسول الله صلى الله عليه وسلم كان የአላህ መላእክተኛ ነበሩ። ዩዕጢ ዑመረ ለዑመር ይሰጡት ነበር። አልአጧ ስጦታ ይሰጡት ነበር። ና ዑመር ይሉና ነብዩ አለይሂ ሰላቱ ወሰለም ስጦታ ይሰጡታል። ፈየቁል እንዲህ ይላቸዋል ዑመር አዕጢ ስጠው ያ ረሱላላህ አቀረኒኒ ከኔ በጣም ድሃ ለሆነና ከኔ የበለጠ ለሚያስፈልገው አካል ስጡት። እኔ ችግር የለም አልችግረኝም ይላል። አዕጢ ስጠው አስቀረሚኒ ከኔ በጣም ድሃ ለሆነ ሰው ስጥ። ለዚህ ነገር በጣም ለሚያስፈልገው አካል ስጠው። ፈየቁል ይላሉ ነብዩ አለይሂ ሰላቱ ወሰለም ሁዱ ተቀበል ያዝ ፈተመወለሁ ገንዘብህ አድርገው ውሰድ ተቀበል አው ተሰደቅ ወይ ከፈለክ ሰደቃ ስጠው አንተ ግን ተቀበለኝ እንካስጡ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም አዕጢህ አፍቀረ ሚኒ ከኔ ለበለጠ ድሃ ስጥ ያ ረሱላህ ሲላቸው ፈየቁል ነብዩ ይሉታል ሁድሁ ያዘው ውሰድ ፈተመወልሁ ወይ ለራስህ ንብረት አድርገው ከንብረትህ ደመረ አው ተሰደቅ ወይ ደግሞ ሶደቃ ብለህ ስጠው ለሌላ አካል ወማ ጃአከ የመጣህን ዑመር ሚነል ማል ምን ሀዘል ማል ከዚህ ከዱንያዊ ገንዘብ የሚመጣልህን ወአንተ አንተ ሆነህ እያለ ገይረ ሙሽሪኪን ብቅ አለኋለሁ ሳትል ለሱ ሳትጋለጥ ድሃ አድርገህ ራስን ለሰዎች ሳታሳይ ሳትለምን ማለት ነው። ገይረ ሙሽሪክ ወላ ሳኢል ሳትጠይቅ ሳትለምን የመጣልህን ገንዘብ ተኹዝሁ ውሰድ ተኹዝሁ ውሰደው ወማላ ያልመጣልህን ሙሽሪክ ማለት ምንድን ነው አልኳቸው? ተስገብግበህ ማለት ነው። አንተ በስግብግብነት በልመና ያላገኘሁን ዝም ብሎ በስጦታ የመጣልህን ገንዘብ ተቆድሁ ተቀበል። ወማላ ያለ መስገብገብ ያለ ልመና እንጂ የማታገኘውን ደግሞ ፈላ ቱትቢዑሁ ነፍሰ ራስህን አታስከትለው ማለት ምን ማለት ነው? አትከታተል፣ አትፈልግ እንደዚህ አይነቱን ገንዘብ አትስገብገብ ማለት ነው። ሙስሊም ወማ የመጣልህን ሚን ሀዘል ማል ከንዚህ ገንዘብ የመጣልህን ከዱንያ ወአንተ አንተ ሆነህ እያለ ገይረ ሙሽሪኪን ራስህን ሳታጋልጥ ሙተአሪድን ሊሀዘል ማል ራስህን ለገንዘቡ ፍላጎት ሳታጋልጥ ወላ ሐሪሲን ሳትሰስት የመጣልህንና ወላ ሳኢልን ሳትለምን የመጣልህን ገንዘብ ተቀበል ተኹዙሁ ውሰድ ተቀበል ወማላ ከዚህ ውጭ የሆነን ግን ምን ማለት ነው ከዚህ ውጭ የሆነ በልመና እንጂ የማታገኘውን በቃ የግድ በመለመን እንጂ ማለት ነው። ወማላ ያለ ልመና እንጂ የማታገኘውን ደግሞ ፈላቱት ቢዕሁ እንዳታሳየው ራስን እንዳታስከትለው ሰው ይቅርብ። አይላቱ አልቅ ነፍሰከ ቢጠለቢ ራስን አትስቀልበት፣ ራስን በሱ ላይ አታንጠልጥል፣ አታስከትለው። ነፍሰት ነፍስህን በዚህ ቦታ ላይ አታስኪዳት ማለት ነው። እንዳትለመን ይቅርብ። ረዋሁ ሙስሊም ሙስሊም ዘግቦታል እና ሐኪም ኢብኑ ሒዛምን ነብዩ አለይሂ ሰላቱ ወሰላም አንድ ቀን ለመንኳቸው ሰጡኝ። ፈታአቱ ፈአቷን ፈታአቱ ፈአቷን ፈታአቱ ፈአቷን ለመንኳቸው ሰጡኝ፣ ለመንኳቸው ሰጡኝ፣ አሁንም ለመንኳቸው ሰጡኝ። መጨረሻ ላይ ይሄ ነገር ይቅርብህ፣ እንደዚህ አይነት ነገር ጥሩ አይደለም አሉ። ከዛም በኋላ ካሁን በኋላ ያ ረሱላህ አንድም ሰው አልለምንም አልቀበልምም አልኩና ቃል ገባሁ ለራሴ። ከዛም በኋላ በአቡበክርም ዘመን ናይሉታል አልቀበልም እንዲህ በዑመርም ዘመን ተጠራ እንዲህ ዑመር ራሱ ይናገር ነበር እናንተ ሷሃቦች ሐኪም ብን ህዛምን እየጠራሁት ና ውሰድ ሐቅህን እያልኩት እንዲህ ብሎኛል። እማኝናችሁም ነበር። በቃ ኢላ የውም መውት እስከ ሞተበት ሰዓት ድረስ አንድ ቀን የልመና ገንዘብ ወይንም ደግሞ የመጣለትን እንትን ተቀብሎ አያውቅም።